እ هل قتل المؤمن لو قتل رجل مؤمنا يكفر أو لا አንድ ሰው ሰውን ቢገል ይከፍራል አይከፍርም እ አይከፍርም ይከፍራል አይከፍርም ተፍሲል አለው ዝርዝር አለው ማለት ነው ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንዲህ ብለዋል سباب المسلمين فسوق وقتاله كفر قتاله نعلم أو قال أو قال مجدل كفر نوال نبي عليه الصلاة والسلام من تلك الله تشين حديث من نبري عن نفسه ها من أخيه بلو ثلاثة نعم ثلاثة حديث በቁርአኑ እንረዳዋለን። ማሻአላህ ሌላ ወቂታልሁ ኩፍሩን መግደሉ ኩፍር ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ኩፍር ነው ካሉ ኩፍር ነው ስያሜው ኩፍር ብሎ መጥቷል። በቃ ኩፍር ነው ኩፍር ነው አለቀ። ይሄ ኩፍር እዚህ ቦታ ላይ የታሰበው ኩፍርን ሐቂቂ እውነተኛው ኩፍር አይደለም። لماذا ሌላ የቁርአን ማስረጃ አለ ሐላል ነው ብሎ ካለ ሰው መግደል በኢትፋቅ ዑለማ ወልሐዲስ ወልቁርአን ሁሉም የተረጋገጠ ስለሆነ ሰው መግደል ሐራም መሆኑ አንድን ሐላል መሆኑን ሙጅመዕ የሆነ ነገር ደግሞ ማድረጉ ይቻላል ያለ ሰው ይከፍራል። ናም እሺ፣ ተሳስቶ ከሆነ አይከፍርም። እሺ፣ ያው ዝም ብለው በስያሜ ኩፍር ብለውታል። በስያሜ ደረጃ ስሙ ብቻ ነው ኩፍር የሚባለው እንጂ ትክክለኛ ኩፍር አይደለም። ይሄንኛው የቁርአን አያም ራሱ ሆናችኋል እኮ ኢነመል ሙእሚኑነ እኽወቱን ፈአስሊሑ በይነ አኸወይኩም ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ። ይህ ራሱ ሙእሚኖች ቢጨፋጭፉና ቢገዳደሉ ሁለቱም አይከፍሩም ይበቃል ብለው እስካልተገዳደሉ ድረስ ሁላችሁም የራሳቸው የሆነ ምክንያት እስካላችሁ ድረስ ማለት ነው። ይህን ቀርተናል። ወሙለኸሱ ልፍሩቅ በይነ ልኩፍሪ ልአክበሪ ወልኩፍሪ ልአስገሪ ተመልክተናል አይደል? ገብቷችኋል ይሄ እሺ ይህን ጥያቄ ነው ያመጣዋለሁ። እሺ ቢስሚላህ الرحمن الرحيم النفاق تعريفه أنواعه من من ተመለከትን ሽርክን تعريفه أنواعه አይተናል ኩፍር تعريفه أنواعه አይተናል ዛሬ ደግሞ ኒፋቅን ሽርክና ኩፍር ምን ነበር ልዩነታቸው ሽርክና ኩፍር ሽርክ ምንድነው ኩፍር ምንድነው ሁለቱም ከኢስላም ያስወጣሉ ምንድነው ኩፍር ማለት ምንድነው ሽርክ ማለት ምንድነው ይጅቡ ለሃዳ ማሆ ሽርክ ከአላህ ጎን በጎን ሌላ አምላክ መያዝ ነው። ተደራቢ ኩፍር ማለት ምንድን ነው? መካድ ማለት ነው። በቃ ይሄ ነው ጥቅል ትርጉሙ። አንኒፋቁ ኒፋቅ ታሪፉሁ ማብራሪያው ዴፊኒሽኑና አንዋዑሁ አይነቶቹ የኒፋቅ አይነቶችና ታሪፉ definition ኡን እንመለከታለን ዛሬ ማብራሪያውን ማለት ነው። تعريفه ማብራሪያው የኩፍር ማብራሪያ تعريفه ማብራሪያው definition ኡ النفاق ኒፋቅ لغة በ dictionary ደረጃ ትርጉሙ በቋንቋ ደረጃ ትርጉሙ ኒፋቅ ማለት مصدر نافق የ نافق ስርወ ቃል ነው ማለት ነው። مصدر ምንጭ ማለት ነው። مصدر نافق የ نافق ስርወ ቃል ነው። نافق verb ነው። በአረቦች ምን አለ መሰላችሁ በስርዮችና ኩፍዮች የሚባሉ አሉ። ሁለቱ የ لغة ሊቃውንቶች ናቸው። ማለት በ لغة ኸሊልና ሲቦይህ የሚባል አለ። ተውት፣ እዛ ዋናው ግን ምንድነው verb past verb ም ይሁን future verb ም ይሁን ከመስደር ነው የሚያዘው ነው የሚሉት። ለምሳሌ በላ past ነው አይደል? ይበላል። future ነው አይደል? መብላት ከሚለው ላይ ነው የተወሰደ። ስርወቃሉ በላ ይበላል የሚለው ከምን ላይ የተወሰደ ነው? መብላት ከሚለው የተወሰደ ነው። ጠጣ ይጠጣል። ጠጣ ፋስ ይጠጣል future ነው። መጠጣት ከሚለው ላይ ነው ተወሰደ ከስሙ ማለት ነው። መጠጣት፣ መብላት፣ መተኛት፣ መሄድ፣ ማድረግ ማድረግ ከሚለው ላይ አደረገ ያደርጋል የሚለው ተይዟል ይላሉ። አልገባችሁም? ኒፋቅ ማለት ንፍቅና መፈጸም ማለት ነው። ኒፋቅ ያለው ከምን የተያዘ ነው ከተባለ ሉገተን ኒፋቅ ማለት መስተሩ ናፈቀ የናፈቀ ስርወ ቃል ነው። ናፈቀን ቨርቡን የምታውቀው ከሆነ ነገረን አሁን ይሄንን የሚረዱት አረቦች ናቸው። ሉጋተን መስተሩ ናፈቀ ሲላቸው ናፈቀን በበርብ ደረጃ ሲያንቀሳቀሱት ነበር። አሃ የሱ የናፈቀ መስተር ነው ፍርወቃል ነው። በቃ የናፈቀን ትርጉም እንደ ፍርወቃል ቃል አድርጌ ሰጥቷል ትርጉም አንፋቁ ኒፋቅ ሉጋተን በዲክሽነሪ ቃል መስተሩ ናፈቀ የናፈቀ ፍርወቃል ነው። يقال እንዲህ ይባላል نافق past ينافق future نفاقا ስም ومنافقة ስር ኒፋቅም منافقة ም አንድ አይነት ትርጉም ነው ያላቸው። نافق ኒፋቅ ኒፋቅ ሰራው ማለት ነው። نافق ማለት የሙናፊቅ የሙናፊቅ ስራ ሰራው ሰውየው። ናፈቀ ማለት ሙናፊቅ ሙናፊቅ ሰራው። ሙናፊቁ ሙናፊቅ ሙናፊቅ ይሰራዋል ወደፊት ፊውቸር ላይ ሙናፈቅ ኒፋቅን ራሱ ኒፋቅ ነው። ሙናፈቀተን አንድ ነው፣ ተመሳሳይ ነው ትርጉማቸው። ገባችሁ? ይሄ ችግር የለም እንትን አትበሉበት ምንም እንትን ግንኙነት የለም ዋናው ቃሉ እንዲገባ ለታች ነው። አመኒፋቁ ብለን ሲሸር አለው ጀምሮ ነው በጥንቃቄ ማየት ያለባችሁ። وهو ኒፋቅ የሚለው ቃል مأخوذ የተወሰደ ነው። ሚነናፊቃ ከናሽቃ የተወሰደ ነው። የስርወ ቃል ስርወ ቃል ማለት ነው። የስርወ ቃል ስርወ ቃል ኒፋቅ የምን ስርወ ቃል ነው አለ የ نافق نافق ምንድነው? past verb ነው። past verb ነው። ዩቃሉ ይባላል نافق ፊል በ past ጊዜ ሙናፊቅነት ሰራው ማለት ነው። ينافق ወደፊት ሙናፊቅ ሙናፊቅነት ይሰራዋል ማለት ነው። نفاقا ማለት ደግሞ ሙናፊቅነት ማለት ነው በራሱ ስርወ ነው። የቨርቡ የፓስት ቨርብና የፊውቸር ቨርቡ ምንድነው? ስርወ ነው። ኒፋቅ ያለው ስርወ ነው። ኒፋቅ ራሱ ሌላ ስርወ አለው። ምን መእኹዙ ሚነናፊቃ ከናፊቃ ነው እሱ ደግሞ የመጣው ተገባናል። نافق past ነው። ينافق future ነው። የናፈቀ ዩናፊቁ የዚህ የፓስትና የፊውቸር ቨርቡ ስርወ ቃሉ ማን ነው ከተባልክ ኒፋቅና ሙናፈቃ ብለህ ነው የምትወስደው። ሁለቱ አንድ ናቸው። ኒፋቅና ሙናፈቃ ኒፋቅና ሙናፈቃ ደግሞ ሌላ ስርወ ቃል አላቸው። ከምን የተወሰዱ ናቸው? ማእኹዙን ሚን ናፊቃ እነሱ ደግሞ ከናፊቃ የመጡ ናቸው። ትርጉሙን ለማያያዝ ግልጽ ነው። አልገባችሁም? ነው ይፈቃል። ኒፋቅ ያለው የናፈቀ ዩናፊቁ ፍርወቃል ነው። እሱ ደግሞ ኒፋቅ ራሱ ይሄ ፍርወቃል ተብየው ደግሞ ከየት መጣ ከተባለ ሆኖ መኹዝ ሚነ ናፊቃ ከናፊቃ የተወሰደ ነው ተላላቸው ናፊቃ ለመሆኑ ትርጉም ምንድን ነው? የናፊቃን ትርጉም ካወቅን የኒፋቅን ትርጉም እናቃለን የኒፋቅን ካወቅን ደግሞ የበርቡን የናፈቀና ሙናፊቁን እናቃለን ማለት ነው። ማያያዝ ምንም አይደለም። نافق ينافق። نافق ምንድን ነው? نافق ምንድነው ነው? past verb ነው። ሙናፊቁ ፊውቸር ቨርብ ነው አይደል? ድርጊቱ نافق ሙናፊቅ ሙናፊቅ ሰራው፣ ሙናፊቁ ይሰራዋል ወደፊት ነው። በቃ ይሄ verb ነው። እሺ ኒፋቅና منافقة ያልነው ደግሞ ምንድነው ነው ያልኳችሁ? ሁለቱም ተመሳሳይ ናቸው፣ ስርወ ቃል ናቸው። አንድ አይነት ነው። ኒፋቅም ኒፋቅ ነው፣ ሙናፈቃም ያው ኒፋቅ ነው። አንድ ናቸው። እሺ ኒፋቅ አኒፋቁ ሉገተን ብለህ እንደተነሳ ሁሉ ወልሙናፈቀቱ ሉገተን ብለህ ብትነሳም ትችላለህ። ኒፋቅና ሙናፈቅ አንድ አይነት ናቸው። ያንኛው ሚም አለበት እንጂ ምንም ልዩነት የለም። ሁለቱም መስደር ናቸው። ሁለቱም ስርወ ቃል ናቸው። ለናፈቀ ቨርብና ለዩናፊቁ ቨርብ ማለት ነው። እሺ ወሆን ኒፋቅ የሚለው ቃል መእኹዙን የተወሰደው ምን ናፊቃ ናፊቃ ከሚለው የተወሰደ ነው። ለመሆኑ ናፊቃ ማለት ምን ማለት ነው? አሃዱ አንዱ መኻሪጅ ልየርቡዕ የፍልፈል መውጫ ሚን ጆሕሪሂ ከጉድጓዱ የሚወጣበት አንዱ በር ናፊቃ ይባላል። ፍልፈል አለ። ፍልፈል በተፈጥሮ ሁለት በር ነው ያለው። መሬት ውስጥ ነው አይደል የሚኖረው ሰብስቦ በዚህ መውጫ አለው፣ በዚህ መግቢያ አለው። በዚህኛው ስትፈልገው በዚህ ያመጣል፣ በዚህ ስትፈልገው በዚህ ያመጣል። ሁለት ቀዳዳ ነው ያለው፣ ሁለት በር ማለት ነው። የጓሮ በርና የመግቢያ በር አለው ጉድጓዱ። ምን የርቡዕ የርቡዕ ምን ፍልፈል ታውቃላችሁ? ፍልፈል አታውቁም? እ ፍልፈል የማያውቅ እንሰት ካለበት አካባቢ የመጣ ሁሉ ያውቃል። እርግጠኛ ስሙ ሌላ ካልሆነ በስተቀር ፍልፈል አታውቁም እ አይጥ የሚመስል ማለት ነው። አይጥ የሚመስል ከአይጥ ወፈር ያለ ነገር ነው። መሬት ውስጥ ነው የሚኖረው። ራሱ እንሰትን እኮ ከስር ይበላዋል። ሌላ ስም ይሆናል ስሙ እሺ ናፊቃ ኒፋቅ ያለው የተወሰደው ከናፊቃ ነው የመጣው። ናፊቃ ምንድነው ትርጉሙ ካላችሁ አሃዱ አንዱ መኻሪጅ ልርቡዕ የፍልፈል አንዱ መውጫ ሚን ጁሕሪሂ ከጉድጓዱ የሚወጣበት አንዱ በር ናፊቃ ይባላል። አንዱ በር ሁለት በር ነው ያለው ናፊቃ ይባላል። የሚገርመው ሉሃው ራሱ በጣም የተያዘ ነው፣ ደስ ይላል። فانه ምን መሰላችሁ? ፈኢነሁ ይህ የርቡዕ ፍልፈል إذا طلب سفلك من واحد باندو بر سكتلت هرب يششل إلى الآخر فليلين بر يششل وخرج منه ان النابذ زيوحا منافق من الزاينة المرد اللي قاله المؤمن والشعب سيمتا له وجه مؤمن يا أمان شيء قاله الزاسي هدده إن معكم إنما نهلو مستهزئون ياكو كنا انتظرنا بل نسو بمؤمن وشكو في شوف نباتون እዛም እነሱን ይመስላል፣ እዚህም እኛን ይመስላል። በቃ ይሄ አይነት ባህሪ አለ ሁለት ፊት አለው። ልክ እንደ የርቡ ጉድጓድ ማለት ነው። እውነትም ፍርወቃሉ ቃሉ ፍርወቃሉ ስርወ ኒፋቅ የተባለው ከምን ተወሰደ ካላችሁ ከናፊቃ። ናፊቃ ምንድነው ከተባላችሁ ምንድነው ነው? አሐዱ መኻሪጅ ልየርቡዕ የርቡዕ ምንድነው ነው? ፍልፈል የፍልፈል አንዱ መውጣ ከጉድጓዱ አንዱ የሚወጣበት ሚን ጁሕሪ ከጉድጓዱ فانه ይህ ፍልፈል የርቡዕ ኢዛ ጦሊበ ሲፈለግ ኢዛ ጦለበ እንዳትሉ ጡሊበ ሲፈለግ ሚዋሂድን በአንዱ በር ስትፈልገው ሀረበ ይሸሻል ኢለል አኸሪ ወደ ሌላኛው በር ይሸሽና ወኸረጀ ሚንሁ በዛ ያመልጣል። አይጨበጥም አይያዝም ማለት ነው። እንደዚህ ነው ሙናፊቅም የሆነው ሁለት ፊት ነው ያለው። እኛ ጋር አለ ስትለው እዛ ነው፣ እዛ ነው ስትል እዚህ ይመጣል። ምንም እንዲጨበጥ አይደለም። ስለዚህ ኒፋቅ ሙናፊቅ ይባላል። ፈጣኔ ኒፋቅ የሃይነት ባህሪ ያለበት ሙናፊቅ ሰውየው ባለቤቱ ነው። ኒፋቅ የሃይነት ባህሪ ነው። ባህሪው ኒፋቅ ይባላል። ሙናፊቅ ደግሞ የባህሪው ባለቤት ነው። ናፈቀ ፓስ ነው፣ ሙናፊቁ ፊውቸር ነው። ኒፋቅና ሙናፈቃ አንድ ናቸው። ኒፋቅና ሙናፈቃ ስርወ ቃል ናቸው። ሙናፊቅ ኒፋቅና ሙናፈቃ ከየት መጡ ከተባላችሁ ምን ናፊቃ። ለመሆኑ نافقاء ማለት ምንድን ነው? አሃዱ መኻሪጅ ልየርቡዕ ማለት ነው። يربوع አንዱ መውጫው من جحره ከጉድጓዱ فإنه እሱ إذا طلب ሲፈለግ من واحد። በአንዱ በር ሲፈልግ هرب ይሸሻል ለላአኸሪ ወደ ሌላኛው በር ይሸሽና وخرج منه በዛ ይወጣል። وقيل በሌላም ተብሏል وهو من النفق ኒፋቅ ከምን ተያዘ ካል ኒፋቅ ምንድን ነው ከተባላችሁ ወመስተሩ ናፈቀ ዩናፊቁ የናፈቀ ዩናፊቁ ስርወ ቃል ነው። ከምን ተያዘ ከተባላችሁ ወሆ መእኹዱ ሚን ናፊቃ የርቡዕ ጋር ይያዝላችኋል። እሺ ኒፋቅ ከምን ተያዘ? በሌላ ወቂለ በሌላ ደግሞ የተያዘው ሚነና ፊቃ ሳይሆን ነፈቂ ከነፈቅ የመጣ ነው። ነፈቅ ምንድነው ትርጉሙ? ወሆ ነፈቅ ማለት አስርቡ ለዚ አስርቡ ለዚ ይስተተሩ فيه ምሽግ ማለት ነው። ነፈቅ ማለት አስርቡ ምሽግ አለዚ ይህ ምሽግ ይስተተሩ የሚደበቁበት ምሽግ ማለት ነው። ምሽግም የወታደር ምሽግ በዚህ መግቢያ አለው፣ በዚህ መውጫ አለው። በዚህ ሲመጣ ጥላት በዚህ ይወጣል፣ በዛ ሲመጣበት ጥላት በዚህኛው ይሄዳል። ምሽግ ማለት ነው። ወይም ነፈቅ ማለት ነፈቅ ማለት ሰረገላ መንገድ ማለት ነው። ከስር አርማ በርን ያዩ ተነል ማለት ነው። በዚህ ገብቶ በዛ የሚወጣበት ማለት ነው። ተነን ማለት ነው። ነፈቅ ማለት ነው። ይህን በቃ ተነን የውስጥ ለውስጥ መንገድ ማለት ነው። የውስጥ ለውስጥ መንገድ ደግሞ በዚህ ገብተህ በዛ መውጫ አለው አይደል? ሁለት በር አለው። በቃ ያ ነው የተፈለገው። የርቡዕም ይስማማል ሲርቡም ይስማማል። ትክክለኛ ትርጉም ነው አይደል? ለሉሃ ተመልከቱ። ይሄ ስም ለማን ተሰጠው? ለሙናፊቅ ተሰጠው። ይሄ ባህሪ እሱ ላይ አይሄድም፣ በሉሃ ይሄዳል። በሸሪዓውማ ገና እኮ ልንቀራው የሉሃው ትርጉም የ dictionary ቃሉ ራሱ ሙጣቢቁላ ይሄድበታል። የሚገርም ስም፣ ጥሩ ስም አንፋቁ ኒፋቅ ሉገተን በቋንቋ ደረጃ مصدر نافق የናፈቀ ፍርወ ቃል ነው። ይቃሉ ይኸው እንዲህ ይባላል። ናፈቀ ሙናፊቅ ሙናፊቅ ሰራው። ينافق ወደፊት ሙናፊቅ ሙናፊቅ ይሰራዋል። ፊውቸር በርድ ነው። نفاقا ومنافقة ሁለቱ ስርወ ቃል ናቸው፣ ተመሳሳይ ናቸው ብያችኋለሁ። قاتل ይጋድ ተጋደለ ዩቃትሉ ወደፊት ይጋደላል። ቂታለን ጦርነትን ሙቃተለትን ጦርነትን ማለት ነው። አንድ አይነት ተመሳሳይ قتالا مقاتلة አንድ ነው። نفاقا منافقة አንድ አይነት ስለዚህ ታስ ዩናፊቁ ፊውቸር ፍርወ ቃሉ መስደሩ ምንድነው? ኒፋቅና ሙናፊቅ አንዳንድ ነው የምታዩት። እሺ ይሄ የቃሉ ቃሉ ሲበተን ነው ትርጉሙ። ለመሆኑ ናፈቀ ዩናፊቁ ታሱም ይሁን ፊውቸሩ ፍርወ ቃሉ ከየት ተያዘ ከተባላችሁ በትርጉም ደረጃ መእኹዙን ሚነናፊቃ ከናፊቃ የተወሰደ ነው። መእኹዝ ማለት ምን ማለት ነው? የተወሰደ ነው። ሚነናፊቃ ከናፊቃ ናፊቃ ምንድነው ከናፊቃ ከተወሰደ የናፊቃን ትርጉም ካወቃችሁ የኒፋቅን ትርጉም ተረዳን ማለት ነው። በተዘዋዋሪ ስለዚህ ናፊቃን ብቻ ናፊቃ ማለት ምንድነው ከተባላችሁ አሃዱ መኻሪጂ አንዱ መውጫ አልርቡዕ የፍልፈል አንዱ መውጫ ነው እንጆሄ ከጉድጓዱ የሚወጣበት አንዱ በር ናፊቃ ይባላል ሁለት በሮች ናቸው ያሉት በዛ ናፊቃ ይህም ናፊቃ ይባላል ሁለቱ መውጫዎች ማለት ነው ፈኢነሁ ለምሳሌ የቤት በር ምን ትለዋለህ ናፊቃ ይባላል ናፊቃ ይባላል አይባልም ሁለት በር መኖር አለበት በዛ ገብቶ በዛ መውጫ ከሆነ ናፊቃ ይባላል ሁለት ሴት የግድ ሁለት በር መኖር አለበት ናፊቃ አሐዱ መኻሪጅ የርቡዕ ሚን ጁዕሪ فانه የርቡዕ اذا طلب ሲፈለግ ሚን ዋሂድን በአንዱ በር ከተፈለገ هرب إلى الآخر ወደ ሌላኛው ይሸሻል ወኸረጀ ምንህ እና በዛው ይወጣል وقيل በሌላ አባባል ምን ተብሏል من ነፈቂ ከነፈቅ የተያዘ ነው ተብሏል ከናፊቃ ነው ብለን ተረጎምን አይደል በሌላ አባባል ደግሞ አአ ኒፋቅ የተወሰደውማ ሚን ነው አሉ ነፈቅ ምንድን ነው አሲርቡ ሲርብ ነው ሰረገላ ወይንም ተናል ትሉታላችሁ። አለዚህ ተተሩ ፊህ የሚደበቁበት ምሽግ ማለት ነው። ምሽግ ሲርብ ነው አልነፈቅ አለዚህ ተተሩ ፊህ የሚደበቁበት ምሽግ ወይም ደግሞ ተናል የውስጥ ለውስጥ መንገድ ሰረገላ ጎዳና ይባል መንገድ ግልጽ ነው። ገብታችኋል? ይሄ ይሄ ሉጋ ትርጉም ነው። ዋ አመ ኒፋቁ ኒፋቅ ፊ ሸርዒ ወደ ሸሪዓው ስንመጣ ኒፋቅ ማለት ከመዕናሁ ትርጉሙ ኢዝሃሩል ኢስላሚ እስላምን ጅሃድ ማውጣት ለሰዎች ማሳየት ወኢብጣኑል ኩፍሪ ክህደትን መቅበር ወሸሪ ተንኮልን በውስጥ መቅበር ይሄ ነው በቃ ኒፋቅ ማለት በዛሂር ሙስሊም ሙስሊም መሆን ለሰዎች እስልምናን ማሳየት ሶላቱን መስገድ ዘካውን ማውጣት የተለያየ ነገር በቃ አልহামዱሊላህ አልহামዱሊላህ ረቢል ዓለሚን አላህ ይመስገን የኛ ነብይ መሐመድ በቃ ቀውጥ ይደረጋል ይሄ ኢዝሃር ነው ለሰዎች ራስን አጉልቶ ማሳየት بقى أني مسلمين إلى مالك ما سيئت وهي نحاق مالك في الشرع بشريعة فمعناه ترجمه إظهار الإسلام إسلام من مدرك قلت مدرك لسويت ما سيئت ما قلت وإبطان إبطان ما لدمه من الباطن التاذن وإبطان الكفر كهدة مدبك مالك وسط لي مكبر والشرط على جانب تنقلن بوسط مكبر ما هو النساق وكتبالك من تلاله ማሁን ኒፋቁ إظهار الإسلام وإبطان الكفر والشر ما هو الإبطان إيه መደበቅ ምን ከሚለው ጋር አገናኝተው ምን የሚል ቃል አለ የምታውቀው ካሁን በፊት ኢብጣን ያለው ከመምጣቱ በፊት በጥን ምን الباطل ጎበዝ አይ እንደዚህ ያገናኛው እሺ سمي بذلك በዚህ ተሰየመ። ይህ ሰው ኒፋቅ ያለውን ስያሜ አገኘ። ይኸው በዛሂሩ ሲያሳይ እስላምን ያሳያል፣ ግን ኢብጣነል ኩፍርና ሸር አለበት። ለምን ሙናፊቅ ተባለ ብትሉ ያንን ሉሃ ማምጣት ብቻ እላይ የቀራነውን ሉሃ ለምን ኒፋቅ የሚባለውን ስያሜ ላገኝ ይችላል? አይጨበጥም። ስታየው ሙስሊም ይመስላል፣ በውስጡ ደግሞ ክፍረት አለበት። የትኛው ውስጥ ትመድበዋለህ? አስቸጋሪ ሰው ነው። ልክ እንደ ይርጎ ማለት በዚህ ስትመጣ በዚህ ያመጣል፣ በዚህ ስትመጣ በዚህ ያመጣል። መሸሻ ማስመሰያ ነገር አለው። ለዚህ ነው ኒፋቅ ያለውን ባህሪ ያገኘው። እንደ ዋናው ፍሩ የሎጋው የዲክሽነሪ ትርጉሙን እንኳን ብታዩ ከሱ ጋር የሚሄድ ስያሜ ነው። ሱሜ ቢዛሊከ በዚህ ተሰየመ ኒፋቅ ሙናፊቅ ተባለ ሰውየው ሊአነሁ ምክንያቱም የድኹሉ ይገባልና ነው ፊ ሸሪዓ ውስጥ ይገባል ሚንባብን በአንድ በር ሸሪዓ ውስጥ ይገባና ወየኽሩጁ ሚንሁ ከኢስላም ይወጣል ሚንባብን አኸር በሌላ በር ደግሞ ይወጣል በቃ ለዚህ ነው በዚህ ሶላት እየሰገደ ነው እየጾመ ነው እስላም ውስጥ ገብቷል በዚህኛው በር ويخرج منه من باب آخر በሌላ በር ደግሞ ይወጣል ሙስሊሞችን ለማጥቃት ሙስሊሞች ሲጠቁ ይደሰታል ሙስሊሞችን ለማጥቃት ይሯሯጣል በቃ የማያደርገው ነገር የለም ቀብሮ ነው ያለው ማለት ነው አልገባችሁም ሚሳቅ إظهار الإسلام وإبطان الكفر والشر። ሁለት አይነት ፊት አለው ተባብለናል ልክ ሁለት መንገድ ሁለት ቀዳዳ ወይንም ሁለት በሮች እንዳሉት እንደ ይርጎ ጉድጓድ ማለት ነው ተባብለናል አይደል? ይሄ ግልጽ ነው። ስለዚህ ይሄ ስያሜ ለምን ተሰጠው ለሙናፊቅ ከተባለ ሱሚ ቢዛሊክ በዚህ ተሰየመ ሰማ እንዳትሉ ሱሚ ቢዛሊክ በዚህ ተሰየመ ለአንሁ ምክንያቱም يدخل ይገባልና في الشرع ሸሪዓው ውስጥ ይገባል من باب በአንዱ በር ሸሪዓው ውስጥ ይገባና ወየኽሩጁ منه ከሸሪዓው ይወጣል من باب آخر በሌላ በር ይወጣል ተጋብተናል አይደል? እዚህ በሆነ በር ገብቷል። ዘካን ወይም ሶላት ይሰግዳል። ጂሃድ ይወጣ ይችላል። በዚህኛው በር ደግሞ ይወጣል። በሙስሊሞች መሸነፍ፣ መውደቅ፣ መመታት ይደረጋል እንደዚህ ናቸው የድሮዎቹ ሙናፊቆች ነብዩ ስር አለይሂ ሰላቱ ወሰለም በአሁኑ ሰዓት እንደዛ አይነት ዘንደቃ እንጂ ኒፋቅ ድሮዎቹ ነብዩ ጋር አብረው ጅሃድ ይወጣሉ አይደል? ጅሃድ አብረው እየወጡ መሐመድ እንደዚህ እናድርጋቸው፣ እንደዚህ እንዝመትባቸው፣ በዚህ እንሸውዳቸው፣ በዚህ እናድርጋቸው። እኛ እስላማችንን እኛ ለዲናችን ኡ ያደርጉታል። ቀውጢ ግን ውስጥ ላይ ምን ቀብረው ነው እዛ ምን ያደርጋሉ? ውስጥ ለውስጥ የሚሰሩን ነገር አለ። እንትኖቹን ካፊሮችን መለስ ሰላይ እየላኩ መሐመድን እንደዚህ እያታለልነው ነው፣ በዚህ በኩል ሂድ ብለነዋል፣ እነከሌ እነከሌ በዚህ ይሰለፋሉ፣ በዛ አቅጣጫ ነው እናጥቋቸው እያሉ አብረው እየዘመቱ ነብዩን ለማስመጣት ማለት ነው። እንደዚህ ነበሩ። إبطان إظهار الإسلام وإبطان الكفر والشر የተባለው ለዚህ ነው። ውስጥ ገብተዋል። ለምን ነብዩ ጋር ጂሃድ ይወጣሉ፣ አብረው ይሰግዳሉ። አይደል በዚህ ገብተዋል። በሌላ በር ደግሞ ይወጣሉ ከእስላሙ በምን ለነዛ በማቃጠፍ አብሽሩ፣ እኛ ከእናንተ ጋር ነን እነማ ነህኑ ሙስተዚኡን አማንያንን እያሾፍንባቸው ነው ይላሉ ሄደው አላህ ራሱ ገልጿቸዋል እንቀረዋለን ሱሚ بذلك لانه በዚህ የተሰየመው ሰውየው ሙናፊቅ የተባለው لانه يدخل في الشرع من باب ሸሪዓ ውስጥ በአንድ በር ይገባና ويخرج منهم من باب اخر በሌላ በር ይወጣል وعلى ذلك በዚህ በሙናፊቅ ላይ በኒፋቅ ላይ ነባህ አላሁ ተዓላ ቢቀውሊህ በሚለው ቃሉ አላህ ማሳሰቢያ ሰጥቷል ነባሃ ነቃበሉ ብሏል አላህ እዚህ ላይ ኒፋቅ የሚባለው ነገር አደገኛ ነገር ነው ዑመር ብን አልኸጣብ ረዲየላሁ ዐንሁ ሰማችሁኝ አይደል? ዑመር ብን አልኸጣብ ሁዘይፈቱ ብኑ ልየማን ሳሒቡ ረሱል ስሪ ረሱልላሂ ሰለላሁ ዐለይሂ ወሰለም የነበሩትን ታላቁን ሰሐቢ ነብዩ ሚስጥር ነግረዋቸዋል። ለሁዘይፋ ለሁዘይፋ ሚስጥር ነግረዋቸዋል። እከሌ ሙናፊቅ ነው፣ እከሌ አብረው ይሰግዳሉ ጀማዓ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው፣ እከሌ ሙናፊቅ ነው። ወደ ሁለት መቶ ምናምን አካባቢ ሰው ነግረዋቸዋል። ይህንን ስለሚያውቅ ዑመር ይሄድና ሁዘይፋን ያ ሑዘይፋ አዓደኒ ረሱልላህ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ሙናፊቂን ረሱል ከሙናፊቆች ቆጥረውኛል እንዴ እስኪ ንገረኝ ተውበት እንዳድርገው ነበር ማን ማን ነው የሚጠይቀው ዑመር ኸሊፈቱ ሳኒ ሊልሙስሊሚን ሁለተኛው ኸሊፋ ይሄን ይጠይቃሉ ምን ያክል ስጋት ውስጥ እንዳሉ አደገኛ ነው ኒፋቅ ማለት وعلى ذلك በዚሁ ላይ ነበህ አላሁ ተዓላ ቢቀውልህ በሚለው ቃሉ አላህ እንትን ብሎልናል። ነባህ አላሁ ቢቀውሊህ አላህ በዚህ ቃሉ ግልጽ አድርጎታል። ምን ይላል አላህ? إن المنافقين ነባህ ማለት ምንድነው ነው? ማሳሰቢያ ሰጥቷል። ነቃ በሉ ኒፋቅ አደገኛ ለመሆኑ إن المنافقين ምናፍቃኖች هم الفاسقون አመፀኞች ናቸው በእኔ ላይ ብሏል። ሙናፊቆች هم الفاسقون አማጽያን ማለት እነሱ ናቸው። አመፀኞች ናቸው ብቻ አይደለም هم ያለው ዶሜር ቀድሞ ከ فاسقون መምጣቱ ተውኪድያን ይጠቁመናል የሚሉት ሙፈሲሮች ነሁዮች ማለት ነው። ሁሙል ፋሲቁን አመፀኛ ማለት ሙናፊቆች ናቸው። እንደነሱ አይነት አመፀኛ የለም በእኔ ላይ ያለው ነው። እነል ሙናፊቂና ሙናፊቃኖች ሁሙል ፋሲቁን አማጽያን ማለት እነሱ ናቸው። እውነተኛ አማጽያን ማለት እነሱ ናቸው በእኔ ላይ ያመፁ ይላል አላህ። አይል ኻሪጁነ የወጡ ያፈነገጡ ሚን ሸርዕ ከሸሪዓው ያፈነገጡ ሰዎች ማለት እነሱ ናቸው ይላል አላህ። ወጀዓለ አላህ አላህ አደረገ المنافقين ሙናፊቃኖችን አላህ አደረጋቸው شرا ይበልጥ አደገኞች شر ያለው አሸረ ነበረ ለተክሲፍ ወድቆ ነው ሐምዘው አሸረ ነበር superlative degree ነው شرا ያለው ራሱ ጀዓለ አላሁ አልሙናፊቂን አላህ ሙናፊቆችን አደረጋቸው شرا ይበልጥ አደገኞች ናቸው አለ من الكافرين ከካፊሮች የበለጡ አደገኞች ናቸው ብሏል ሙናፊቆች ፈቃል አላህ እንዲህ ይላል ያው ራሱ እንትን ላይ ሱረቱል በቀራ መጀመሪያ ወደ አራት አራት አያ ያክል ለሙእሚኖች ሰጠ። ሁለት አያ ለካፊሮች ሰጠና ወደ 13 አያ በተከታታይ ስለ ሙናፊቆች ነው የሚናገረው ሱረቱ በቀራ የመጀመሪያው ማለት ነው። አሊፍ ላሚን ብሎ ስለ ሙእሚኖች አራት አያ ይናገራል። ከዛ ሁለት ስለ ካፊሮች ይናገርና 13 አያ በተከታታይ ስለነማን ነው የሚዘግበው? ስለ ሙናፊቆች وجعل الله المنافقين ሙናፊቆችን አላህ አድርጓቸዋል شرا እጅግ አደገኛ እጅግ አደገኛ من الكافرين ከካፊሮች فقال እንዲህ ይላል አላህ እነል ሙናፊቂን ሙናፊቃኖች ይላል في الدرك الأسفل ታችኛው አዘቅት ውስጥ ናቸው من النار ከእሳት ዓለም ታችኛው አዘቅት ውስጥ ናቸው أشدها حر أشدها حرقا ለማቃጠል በኩል እጅግ አደገኛው እሳት ደግሞ ከታች ያለው ነው ረመጥ ዋል ነው የሚያንገበግበው ስር ያለው ተግባባን إن المنافقين في الدرك الاسفل ታችኛው አዝቅት ውስጥ ናቸው ታችኛው ground ውስጥ ነው ያሉት underground ውስጥ ነው ያለው في الدرك الاسفل ታችኛው አዝቅት ውስጥ ነው ያሉት من النار ከእሳት ከስር ነው ያሉት ሌላው ከላይ ነው የሚቃጠለው እነሱ ከስር ነው ያሉት ልኛው ነድድ አለበት ማለት ነው ሙናፊቆች እንደዛ ናቸው ከካፊሮች አልፈው ተግባባን። ወቃለ ተዓላ አላህ በሌላ አያ እንዲህ ይላል ስለ ሙናፊቆች እነል ሙናፊቂነ ምናፍቃኖች ይላል ዩኻዲዑን አላህ አላህን ለማታለል ይሞክራሉ። ኦሆ አላህ ራሱ ኻዲዑሁም ያታልላቸዋል፣ አጥፋውን ይመልስላቸዋል። መስሏቸው ነው እነሱ ያታለልን የሸወድን መስሏቸው ነብዩን ያስመታን መስሏቸው የአላህ እንደዛን ዘመን ሙናፊቅ ብዛት ሙናፊቅ ሁሉ የሌሎች ሰላይ ነው። ሙናፊቅ ሁሉ የአይሁድ ሰላይ ነበረ። ግን አበላህ ኢላ አዩቲመ ኑራ የሃይማኖቱ ብርሃን እንዲፈካ የግድ ወስኖታል ተወሰነ ተቃጥለው እዛው አለቁ ምንም አላመጡም እንደዚህ ነው ሙናፊቅ እንደና አህባሽ ያለ ቀጠል ብሎ ይቀራል እንጂ መቼም አይነግስም ኢንሻአላህ እዛው እንዳረሩ ነው የሚቀሩት እንደተቃጠሉ አህሉ ሱናን ሲያዩ ሰውነታቸውን የሚጋዩ እነ المنافقين ሙናፊቆች يخادعون الله ጌታን ለማታለል ይሞክራሉ። ወሆ አላህ ኻዲዑሁም ራሱ እሱ አታላያቸው ነው። አላህ አታላይ አይደለም። አላህ አታላይ አይደለም። ኻዲዕ የሚለው የአላህ ባህሪ ወይንም ሲፋ አድርገን አንወስደው መቼ እንጂ ሊልሙኻዲዕ ፈሆ ኻዲዕ ለምሳሌ ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን እንላለን። አላህ የሴረኞች ሴረኛ ነው ማለት ሴረኛ የሚለው ኢጥላቅ ባህሪ አይደለም። ባህሪ ባህሪው ለሴረኞች አጸፋ ይሰጣል ማለት ነው ለሙኻዲዖች ደግሞ ፈሆ ኻዲዕ ይበልጥ አደገኛ ነው እሱ ዩኻዲዑን አላህ አላህን ለማታለል ይሞክራሉ ወሆ አላህ ኻዲዑሁም ራሳቸውን ያታለላቸዋል አሁን ዱንያ ይመጣል ሁሉ ነገር ያሳካላቸዋል ምን ያሳካላቸዋል ተዘናግተው አይደል أولئك الذين اشتروا الضلالة بالهدى فما ربحت تجارتهم ወማ ካኑ ሙህተዲን ቀና አይሆኑ በዛው እንደቀመሙ ይሄዳሉ ለቀው ይሄ ደግሞ አደገኛ ነው እነል ሙናፊቂነ ሙናፊቆች ዩኻዲዑን አላህ አላህን ያታልላሉ ይሞክራሉ ወሆ ኻዲዑሁም ራሱ ያታላቸዋል አጽፋ ይመልሳል እሺ በሌላ አያ ይሄ ሱረቱ ኒሳ ውስጥ ነው ሱረቱል በቀራ ውስጥ ምን ይለናል? ዩኻዲዑን አላህ አላህን ለማታለል ይሞክራሉ እና ወለዚነ አመኑ እነዛ የሚያመኑትን ወማ ተደዑነ ነገር ግን አያታልሉም ኢላ አንፉሰሁም ራሳቸውን እንጂ አያታልሉም ወማ የሽዑሩን ነገር ግን አያውቁም እንጂ ይላል አላህ ጌታን ለማታለል ይሞክራሉ ኪታብ አላስም አብዱል ገፋር ይህ እንተ አላመጣሁም يخادعون الله አላህን ለማታለል ይሞክራሉ ወለዚነ አመኑ እነዛንም ያመኑትን ጭምር ወማ የኽደዑነ ግን አያታልሉም ኢላ አንፉሰሁም ራሳቸውን እንጂ አያታልሉም ወማ ያክደዑነ ማ ያለችው ነገሮች ናት ዝቦታ ወማ ያክደዑነ ነገር ግን አያታልሉም إلا أنفسهم ራሳቸውን እንጂ ሌላን አያታልሉም። ምክንያቱም ውጤቱ ራሳቸው ላይ ነው የሚመለሰው። ራሳቸውን ነው የሚጎዱት። وما يشعرون ነገር ግን አያውቁም። ራሳቸውን ማሸወዳቸውን አያውቁም። ራሳቸውን ማታለላቸውን አያውቁም። እነሱ يخادعون الله አላህን ለማታለል ይሞክራሉ። والذين آمنوا እነዛ የሚያመኑትን ነብያቸውን ጭምር ወማ ያክደዑነ ግን አያታልሉም እላ አንፉሰሁም ራሳቸውን እንጂ አታልሉም አንልም። ወማ ሽዑሩን ነገር ግን አያውቁም። ሳያውቁ ራሳቸውን እያታለሉ ነው። ፊ ቁሉቢህም መረድ እነዚህ ሰዎች ልብ ውስጥ ፊ ቁሉቢህም ልቦቻቸው ውስጥ መረድ ኃይለኛ በሽታ አለ። የምቀኝነት በሽታ፣ የጥላቻ በሽታ፣ የሽርክ በሽታ በቃ የትዕቢት በሽታ፣ የኩራት በሽታ አለባቸው። ፊ ቁሉቢሂም መረድ የዱንያ ፍቅር በሽታ፣ የሴት ፍቅር በሽታ ሁሉ መረድ ነው። የልብ የልብ በሽታ ነው ግን የሚያስለቅቅ ከሆነ ለምን ይህን ነገር የሚያደርጉት እነ ኡበይ እብኑ ሳሉል ምን ነበር ረኢሱል ሙናፊቂን ፊል መዲና መዲና ላይ የነበረ የሙናፊቆች ዋና ቁንጮ መሪያቸው ረኢሳቸው ፕሬዝዳንታቸው ነበረ መሪያቸው ነው ዋናው ለዚህ ያደ ያበቃው ምንድነው ነብዩ አለይሂ ሰላቱ ወሰላም ሲመጡ የሱ ስልጣን አከተመለት በቃ ተነሳሳ በዚህ ተንገበገበ ውስጡ ጥላቻ ለስልጣን ፍለጋ ጠለዋል ነው እንጂ ሰው በጥቅም ነው የሚጠላው፣ በጥቅም ነው የሆነ ኩፍር ኒፋቅ ምን የሚባል ነገር የሚመጣው አብዛኛው ጊዜ በጥላቻ ነው። ዋሃብዮችን በመጥላት እንተናው ታፈነገጡ አይደል እንዴ? ጠልተው እኮ ነው። ለምን ተቀደምን ነው? ሐቅ ተይዞባቸዋል። ያውቃሉ ሀቁ መስመር የግድ ያውቁታል። ገብቷቸዋል። ወላሂ ሀዳ አውዷል። በጣም ግልጽ ነው። ገብቷቸዋል። ያውቃሉ። ለምን ተቀደምን ነው? ተቀደምኩ ብለህ ደግሞ ማኩረፍ የለብህም መከተል ነው ያለብህ። እነ ኢብኑ ተይሚያን የሚወርዱባቸው ኢብኑ ተይሚያ ነቅቶባቸዋል። መንገዱን ቀድሟቸው ስለገባበት ነው። يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم በልባቸው ውስጥ መረጥ በሽታ አለ فزادهم الله አላህ ደግሞ ጨመረባቸው መረበን በበሽታ ላይ በሽታ ጨመረባቸው መጀመሪያ የስልጣን ጥማት ነበረባቸው በሽታ የጥላ የመቀኝነት በሽታ የኩራት በሽታ ነበረባቸው ፈዛደሁም الله መረባ መረበን ኒፋቅ ጨመረባቸው በዛው ላይ የኒፋቅን በሽታ ጨመረባቸው። ይበልጥ እየጠመሙ ሄዱ። እዛደ ኒፋቁሁም ወዛደ ኩፍሩሁም ክህደታቸው እየጨመረ መጣ። ወለሁም ለነዚህ ሰዎች አላቸው ይላል አላህ አዛቡን ቅጣት አሊም የሚያስረቀርቅና የሚያሳምም የሆነ ቅጣት አላቸው። ቢማካኑ የክዚቡን ሲዋሹ በነበረው ውሸት ዩከዚቡን አለ በሌላ ቅራአ ቅራአቱን ሳቢታ ዩከዚቡን የሚልም አለ አቀራር ሁለቱም ይቻላል። ሁለቱም ሳቢት ነው። ወለሁም ለነዚህ ሰዎች አዛቡን ቅጣት አላቸው። አሌሙን አሳማሚ የሆነ ቅጣት አላቸው። ቢማካኑ በነበሩት የክዚቡን ውሸት ሲናገሩ በነበረው ዩከዚቡን ሲያስተባብሉ በነበረው ይሄ ቁርአን ካላህ መጣ አይደለም ነብዩ ከዚህ መጡ አይደለም እያሉ ሲያስተባብሉ በነበረው ቅጣት አለባቸው። የክዚቡን ማለት ምንድን ነው? የክሪቡን ማለት ምንድን ነው? አሊ የክሪቡን ዋሽ ዩከዚቡን የክዚቡን እና ዩከዚቡን ተመሳሳይ ትርጉም ነው ያለው። የክዚቡን ያለውን መዋሸት ነው እያለ ነው አሊ። የክዚቡን ያለውን መዋሸት ነው። ትክክል ነው። ናም ሳይ ምንድነው ይከذبون ማለት ምንድነው ማስተባበል መዋሸትና ማስተባበል ይለያያል አይደል መዋሸት ውሸት መናገር ነው ውሸት መናገር ነው አላህ እንደዚህ ብሏል ነብዩ እንደዚህ ብለዋል እንደዚህ ተደርጓል እንደዚህ ሆኗል እያልክ ያለለን ነገር ማምጣት ማለት ነው ውሸት ማለት ነው ውሸት ማለት ያለለን ነገር ማምጣት ማለት ነው ማስተባበል ማለት ደግሞ የተረጋገጠን ነገር አይደለም ማለት ነው አልገባችሁ? እሺ አንዋው ኒፋቅ የኒፋቅን አይነት እንመልከት። ኒፋቅ ማለት እንደዚህ መርዝ ነገር ነው። አላህም እንደዚህ ራሱ ባረፍተ ነገር ተዋግቶታል። ወደፊትም ያው ጀዛው አለ። ሲደርከል አስፈል ነው። ከዛ በታች ያለ ማለት ደርከል አስፈል ታሪክ ሶላትም እንደዛ ነው አይደል? ምን ወደ ሚናፍቆች ጋር ይወርዳል ማለት እና ሃማንን ቻው ተው ብሏቸው ይወርዳል አይደል? ምን በጣም አደገኛ አንዋው ኒፋቅ የኒፋቅ አይነቶች አንኒፋቁ ኒፋቅ ነውዓን ሁለት አይነት ነው ኒፋቅ ሽርክን ሁለት አይነት አክበርና አስገር ኩፍርን ሁለት አይነት አክበርና አስገር ኒፋቅን ደግሞ ሁለት አይነት እናደርገዋለን አንኒፋቁ ነውዓን አንኒፋቁ الأول النفاق الاعتقادي ይሄ ኒፋቅን አክበርና ኒፋቅን አስገር ማለት ነው እንደዛው ነው ኩፍርም ሁለት ነው አስገርና አክበር ሽርክም እንደዚሁ ሁለት ነው አክበርና አስገር ኒፋቅም አክበርና አስገር አለው ኒፋቅም እንደዚሁ አክበርና አስገር አለው ግን በስያሜ ነው ያመጡት አንኒፋቁል ኢዕቲቃድዩ ወኒፋቁል አመልዩ ብለው ነው ያመጡት ኒፋቅን ኢዕቲቃዲ አክበር የምንለው ነው ኒፋቅን አስገር ደግሞ የምንለው ወልአመልዩ በተግባር የሚመጣው ነው ሁለቱን ስትቀሩት ይገባችኋል አብሽር አንፋቁል ኢዕቲቃድዩ እምነታዊ የሆነው ኒፋቅ ይሄ መርዙ ነው አደገኛው አክበሩ ነው አንፋቁል አክበር ብትለው ራሱ አንፋቁል ኢዕቲቃድዩ ኢላ ከም ينقسم النفاق ወደ ስንት ይከፈላል ብላችሁ እ ኢላ ስነይን ወደ ሁለት ይከፈላል ምንና ምን النفاق الأكبر والنفاق الأصغر ما هو النفاق الأكبر ከተባልክ ምን ብለን የምትመልሰው والنفاق الاعتقادي እምነታዊ የልብ ጋር የተያያዘው ما هو النفاق الأصغر ብትባል ماذا تقول نفاق الأصغر ትንሹ ኒፋቅ ማለት ምን አይነቱ ነው በተግባር የሚመጣው ማለት ነው النفاق العملي የሚባለው ኒፋቅ الأصغر እንለዋለን النفاق الاعتقادي አክበሩን ነው የምናየው وهو النفاق الأكبر ትልቁ ኒፋቅ ነው الذي ይህ ይህ ትልቁ ኒፋቅ سويجو لا يتنبذ من مثل المثل نفاقا أكبر الذي سويجو يه نفاقا أكبر ما لك يظهر جهاد أدرقال صاحبه فالثاني الإسلام إسلام يقول أن لسويجا خيال ويبطين الكفرة كهدة الموسي قبرات يه نفاقا أكبر يه أكبر وانه سلك أكبر نفاقا أكبر الذي يظهر صاحبه سويجو جهاد أدرقال አልእስላም እስላምን አጉልቶ ያሳያል ሰው ሙስሊም ሙስሊም በቃ ንጹህ ሙስሊም ይመስላል ዩዝሂሩል ኢስላም يظهر ነው የምትሉ يظهر እንዳትል يظهر ግልጽ ያደርጋል يظهر ግልጽ ይሆናል ነው intransitive verb ይሆንባቸዋል transitive አድርጉት ተራማጅ verb እንዲሆን يظهر ግልጽ ያደርጋል ማን ሳሂብሁ ፈጻሚው ሰውዬ الإسلام እስላምን ያጎላል እስላምን ያሳያል በራሱ ላይ ወይብጢሉል ኩፍረ ነው የብጡኑ እንዳትሉ ዩብጢኑ ልኩፍረ ክህደቱን ደግሞ በውስጡ ቀብሮ አምቆ ይይዛል ይሄ ትልቁ ኒፋቅ ነው ኢዕቲቃድይ ነው እምነታዊ ኒፋቅ ነው ትልቁ ኩፍር ነው ትልቁ ኩፍር ምን ትልቁ ኒፋቅ ነው ትልቁ ኒፋቅ ምንድን ነው ከተባላችሁ ምን ትላለህ ሳሂቡ ምን ያደርጋል ኦ ዩዝሂሩ ሳሂቡሁ አልኢስላም ወዩብጢኑ الكفر جزاكم الله وهذا النوع ይህ አይነት ኒፋቅ ሙኽሪጁን ያወጣል ሚን ዲን ከሃይማኖት ያወጣል ብልኩልያ ሙሉ በሙሉ ያስወጣል ይህ አይነት ኩፍር ምን አይነቱ አይነቱ ኒፋቅ የዘሂሩ ሳሂበሁ ልእስላም ወይ ጤኑ ኩፍር የሆነ ሰውዬ وهذا النوع ይህ አይነቱ ኒፋቅ ሙኽሪጁን ያወጣል ሚን ዲን ከሃይማኖት ብልኩልያ ሙሉ በሙሉ ያስወጣል ወሳሂቡሁ ፈጻሚው አድራጁ ሰውዬ ይህን ኒፋቅ የሚሰራው ሰውዬ ሲደርክል አስፈል ታችኛው አዘቅት ውስጥ ነው ሚንናር جهنم تحسين وعذاب تصل قلت بارين اتكذب اتكذب الفن ماشي وقد وصف الله الله قلت قال أهله يزهن ينفاق بيت سبوت يزحينة نفاق بيت سبوت عنده كل قلت قال الله وقد وصف الله الله قال أهل وأهله يزهن ويزهن نفاق حسانيوت بصفات الشر أدقين يا بهون بهر قال بصفات الشر كلها የሲፋት ሸር አደገኛ በሆነ ኩሊሃ ሙሉ በሙሉ አደገኛ በሆነ ነገር ገልጿቸዋል። ምንም የሚመጣጠነው በሌለው አገላለጽ ነው የገለጻቸው። ወቀደ ሰፈላሁ አህለሁ ቢሲፋት ሸር كلها አደገኛ አደገኛ በሆኑ ባህሪያቶች ነው የገለጸው አላህ ሲገልጸው ሙናፊቅን صف الله الله ገልጿል اهله የዚህን ወንጀል ፈጻሚዎች بصفات الشر አደገኛ በሆኑ ባህሪያቶች ማለት صفات ማለት كلها ሙሉ በሙሉ من الكفر من الكفر وعدم الايمان من الكفر በክህደት ገልጿቸዋል وعدم الايمان ባለማመን ገልጿቸዋል والاستهزاء بالدين በዲን አስዋፊ ብሎ ገልጿቸዋል وأهله በዲን ሰዎችም አስዋፊ ብሏቸዋል ይህን ሁሉ ነው የገለጻቸው والسخرية منهم በእነሱ ማፊዝ አፊዝ አፊያዞች ብሎ ገልጿቸዋል አላህ وقد وصف الله اهله بصفات الشر كلها ሙሉ በሙሉ አደገኛ በሆነ ባህሪ ገልጿቸዋል من الكفر ክህደት وعدم الايمان አለማመን አማንያን አይደሉም ብሎ ወልስቲዛ አሻፊዎች ናቸው ብሎ ቢዲን በሃይማኖቱ አሻፊ ብሏቸዋል ወአህሊህ በሃይማኖቱ ሰዎች የሚያፌዙ የሚያሾፉ ብሏቸዋል ወሱኽርየት ሚንሁም በዲኑ የሚያፌዙ ብሏቸዋል ተገባናል ታስበን በቃ ይብቃን ክላስ ይኖራል ይበቃና والميل بالكلية نجي إن شاء الله تعالى من السودان جميعا السلام عليكم ورحمة الله تنبيهات تنورنا للساعة Thank